في يده حلقة من صفر الجلاي كبرت يتسرى قلبت لبسو تملكته فقال صفر مداب كبرت يتسرى ما هذا إيه من النوال قال من الواهنة لواهنة لقرطمان بشتاني لبسكت على فقال انزع انزعها أو لكات فإنها لا تزيدك إلا وهنا صاكو وهنا ቁርጥማን በሽታን እንጂ አስጨምርህም ማለት ለምንድን ነው ይሄን ያሉት? እንደዚህ አይነት ነገር ላይ የሚተማመኑ ሰዎች ከአላህ ውጭ ላለ ነገር በማረድ ወይም ዛጎል በማንጠልጠል የሚያምኑ ሰዎች ይህን ነገር ካላደረግኩት እታመማለሁ የሚል ስጋት ያድርባቸዋል ውስጣቸው ላይ ማለት ነው። እና የብስ ኢማንህን እየገደለ ተቅዋህን በአላህ ላይ ያለህን ተወኩል እያደከመ በሽታን ነው የሚጨምርብህ እንጂ አይጠቅምህም። فإنك أنت لو مت بالتموت وهي عليك لو مت بالتموت وهي عليك شن ቀለበት እንደለበስካት ብትሞት ما أفلحت أبدا زلالا فلاحت وتام أسرن من البرد رواه أحمد بسند لا بأس به وصححه ابن حبان والحاكم وأقره الذهبي ሁለተኛው ተዕሊቁ ተማኢም ተሚማን ማንጠልጠል ነው። ተሚማ ማለት ወህየ ኸረዛቱ ሙስበሃ ነው። ካነት ልዓረብ ቱዓሊቁሃ ዐላ አውላዲሃ አረቦች በልጆቻቸው ላይ ያንጠለጥሏቸው የነበሩ ሙስባሃዎች ናቸው። የተቁነ ቢሃል ዐይን ከሰው ዐይን ለመጠበቅ ብለው ወየተለመሑነ ሚን እስሚሃ አን የቲመ አላሁ ለሁም መቅሱደሁም በስሟ ተለሙሕ ማለት ያስባሉ፣ ይመለከታሉ፣ ተስፋ ያደርጋሉ። ሚን እስሚሃ በዚች ስሟ ተሚማ በምትባለው ነገር በሚያንጠለጥሏት ስም አን ዩቲመ አላሁ ለሁም መቅሱደሁም አላህ ዓላማቸውን እንዲያሳካላቸው ፍላጎታቸውን እንዲያሟላላቸው ይፈልጉ ነበር። ወቀድ ተኩኑ ተማኢሙ ሚን ዒዛሚ ተሚማ ከአጥንት ሊሆን ይችላል። ወሚን ኸረዝን ከሙስባህም ከእንጨት ተፈቶ ሊሆን ይችላል በሙስባህ መልክ። ومن كتابة የተጻፈም ነገር ቋጥሮ ጠቅልሎ ሊሆን ይችላል። وغير ذلك ከዚህም ውጭ በሰውነት ላይ የሚንጠለጠል ነገር ነው። ከአይንነት ይጠብቃል ተብሎ وهذا لا يجوز ክልክል ነው። شرك أصغر ም የሚሆንበት አለ፣ شرك أكبر ም የሚሆንበት አለ። ልክ እንደ ቅድሙ ሰበብ ይሆነኛል ካለ ሽርኩን አስፈር ነው። ራሱን የሚያድነኝ ካለ ደግሞ شرك أكبر ይሆናል። ወቀድ የኩኑ ልሙዓለቁ ሚን አልቁርአን የተንጠለጠለው ነገር ከቁርአን ሊሆን ይችላል። ቁርአን ተጽፎ ፈኢዛ ካነ ሚን አልቁርአን ከቁርአን ከሆነ የተንጠለጠለው ነገር ፈቀድ ኢኽተለፈ ልዑለማኡ ፊ ጀዋዚህ ወዐደም ጀዋዝ ዑለሞች ይፈቀዳል ወይስ አይፈቀድም የሚለው ላይ ኺላፍ ፈጥረዋል። ወራጅህ <clears throat> ራጅህ የሆነው አመዛኙ አደሙ ጀዋዝህ የማይፈቀድ መሆኑ ነው። ለምን ቢባል ሰደሊ ሊዘሪዓ የሽርክን መንገድ ለመዝጋት ሲባል ይሄ ከተፈቀደ ፈኢነሁ ዩፍዲ ኢላ ተዕሊቅ ገይረ አልቁርአን ከቁርአን ውጭ ያለን ጽሑፍ ወደ ማንጠልጠል ይወስዳል። ሪቅ ቁርአን ያንጠለጥላሉ። ቀስ እያሉ ልባቸው እየለመደ ሲመጣ ምን ችግር አለው ወደ ማለት ደረጃ ስለሚያደርሳቸው ክልክል ነው። ወሊአነሁ ምክንያቱም በተጨማሪም ላ ሙኸሲሳ ሊኑሱስ ልማኒዓት ሚን ተዕሊቅ ተማኢም ተሚማን ማንጠልጠል የሚከለክሉ መረጃዎችን ተክሲስ የሚያደርግ ሌላ ምንም መረጃ የለም። አም ናቸው። ማንኛውንም አይነት ተሚማ ያካትታሉ። እንዲህ አይነት ተሚማዎች ሲቀሩ የሚል ሐዲስ የለም። ፍትነ አልተደረገም፣ ተክፊፍ አልተደረገም። ስለዚህ እኛ በራሳችን አስተያየት እንዲህ አይነት ብቻ ሲቀር ብለን የምንለየው የለንም። ከሐዲስ ኢብኒ መስዑድ ረዲየላሁ ዐንሁ ሰሊተ ሚማን ማንጠልጠል ክልክል መሆኑን ያስካስተላለፉ ሐዲሶች ውስጥ አንዱ ኢብኑ መስዑድ የዘገቡት ነው። ቃል ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የቁል ኢነ ሩቃ ወተማኢም ሩቃና ተማኢም ሩቃ ማለት አንድን ነገር በማንበብ ሰዎችን ማከም ወይም ራስን ማከም ነው። በአላህ ስም ካልሆነ ከቁርአንና ከሐዲስ ውጭ ባለ ነገር የጅን ስሞች የጅኖችን ስም በማንሳት ከሆነ ይህ ሽርክ ይሆናል፣ ክልክል ይሆናል። እንዲህ አይነት ሩፋ ወተማኢም ተሚማን ባጠቃላይ ወቲ ወለተ ቲወላም መስተፋቀር ሽርኩን እኒህ ሁሉ ሽርክ ናቸው ብለው ተናግረዋል እንጂ እስቲፍና ያደረጉት ተክሲስ የተወሰኑ የተሚማ አይነቶች ብለው አልተናገሩም። ተማኢም ጀምዕ ነው። ተሚማዎች ለማለት ሙፍረዱ ተሚማ ይባላል። ጀምዑ ደግሞ ተማኢም ይባላል። ረዋሁ አሕመድ ወአቡ ዳውድ وعن عقبة بن عامر مرفوعا من علق تميمة تميمان ينطلطل سو فقد أشرك برقة أقارتوال بلوال وهذه نصوص عامة لا مخصص لها እነዚህ መረጃዎች ዓም ናቸው። ሁሉንም የተሚማ አይነት የሚያካትቱ ናቸው። ምንም ሙኸሲስ የላቸው። ሙኸሲስ ማለት የተወሰኑ የተሚማ አይነቶች ሲቀሩ ብሎ የሚለይ ምንም መረጃ የለም በቁርአንም በሐዲስም። ስለዚህ በዑሙም እንዳለ ነው የምንሰራበት ማለት ነው። አሳሊስ ሶስተኛው አተበሩኩ ቢልአሽጃሪ በዛፎችና በድንጋዮች ተበሩክ ማድረግ ከእነሱ በረካን መፈለግ፣ ወልአሳር በተለያዩ ቅሪቶች ከሷሊሖች በሚገኙ ቅሪቶች፣ ወልቢናያት በግንባታዎችን በቀብር ላይ የተገነባ ضሪህ አጠገብ ሂዶ መስጅድ አጠገብ ሂዶ ከዛ በረካ መፈለግ ወይም ድሮ የነበሩ የተገነቡ ቦታዎች አጠገብ ሂዶ ከነዛ ቦታዎች በረካ መፈለግ ይሄ ሁሉ ሽርክ ነው፣ አይፈቀድም። ወተበሩክ ተበሩክ መዕናሁ ትርጉሙ ጠለቡል በረከቲ በረካን መፈለግ ነው። ወረጃኡሃ በረካን ተስፋ ማድረግ ወዕቲቃዱሃ በረካ አለ ብሎ ማመን የትልከል አሻ በእነዚህ ነገሮች ላይ ማለት እኒህ ነገሮች በረካን ያመጣሉ። ውስጣቸው በረካ አለባቸው። እሱን በመንካት ወይም የቀብር ከሆነ የቀብሩን አፈር በመጠጣት የመሳሰሉት በረካ ይገኛል ብሎ ማመን ተበሩክ ተብሎ ይጠራል። ወሑክሙሁ ፍርዱ አነሁ ሽርኩን አክበር ትልቁ ሽርክ ነው። ሊአነሁ ምክንያቱም ተዓልቁን ዓላ ገይሪላህ ሱብሓነሁ ከአላህ ስብሓነሁ ተዓላ ውጭ ባለ ነገር ላይ መንጠልጠል ማለት ነው። ፊ ሑሱሊል በረካ በረካን ለማግኘት ከአላህ ውጭ ያለ ነገር ላይ ቀልብን ማንጠልጠል ማሰብ ማለት ነው። ወዒባደቱል አውሳኒ ወዑባዱል አውሳኒ ጣዖት አምላኪዎች በነቢዩ ሰለላሁ ዐለይሂ ወሰለም የነበሩት ጣዖት አምላኪዎች ኢነማ ካኑ የጥሉቡን አልበረከተ ሚንሃ በረካን ሲፈልጉ የነበረው ከጣዖቶቻቸው ነው። በዚህም ሙሽሪክ ተብለው ፈተበሩኩ ቢቁቡር ሳሊሒን በሷሊሖች ቀብር በረካ መፈለግ ከነሱ ቀብር ከተበሩኪ ቢላት በላት በተበሩክ ማድረግን ይመስል والتبرك بالأشجار والأحجار አው فالتبرك بقبور الصالحين ማለት በወልዮች ቀብር ተበሩክ በሷሊሖች ቀብር ተበሩክ ማድረግ ከተበሩክ ቢላት በላጭ ተበሩክ እንደማድረግ ነው የሚቆጠረው ማለት ከዛ በምንም አይለይም። ወተበሩክ ቢልአሽጃሪ ወልአሕጃር በዛፍና በድንጋይ ተበሩክ ማድረግ ደግሞ ከተበሩክ ቢልዑዛ ወመናት በዑዛና በመናት ተበሩክ እንደማድረግ ነው የሚቆጠረው። ዑዛ የዛፍ ስም ነበር። መናት ደግሞ ጣዖት ናት። ላት ደግሞ ምንድን ነው? ሷሊህ የነበረ ሰው ጥሩ ሰው ነበር። እሱ ከሞተ በኋላ ቀብሩ ላይ ሄደው ኢዕቲካፍ አደረጉ። እዛ ሄደው ዱዓ ያደረጉ ነበር፣ ዒባዳዎችን ይፈጽሙ ነበር። በአሁን ሰዓት አንድ ሷሊህ በሆነ ሰው ቀብር ተበሩክ ማድረግ ድሮ ሙሽሪኮች በላት ቀብር ተበሩክ ያደርጉት ከነበረው በምንም አይለይም። በዛፍና በድንጋይም ተበሩክ ማድረግ በዑዛና በመናት ተበሩክ ከማድረግ አይለይም። ወንጀሉ ከባድነቱ ተመሳሳይ ነው። በነቢዩ ሰለላሁ ዐለይሂ ወሰለም ቅሪቶችስ ከተባለ በነቢዩ ሰለላሁ ዐለይሂ ወሰለም አሰር ቅሪት ተበሩክ ማድረግ ይቻላል፣ ይፈቀዳል። በሐያት እያሉም ሆነ ከሞቱ በኋላ ምንም ችግር የለም። ግን በአሁን ሰዓት የእሱ ቅሪት የለም፣ በሐቂቃ አይገኝም። ወሚን ሱነቲላህ ከአላህ ስብሓነሁ ወተዓላ ሱና ውስጥ አንዱ እንደዚህ አይነት ነገሮችን ማጥፋት ነው። ሰዎች ኢዕቲቃድ የሚያደርጉባቸውን ነገር ወደ ሽርክ፣ ወደ ተለያዩ ቢድዓዎች የሚገቡባቸውን ነገሮች ያጠፋል። አላህ እንዳይገኙ ያደርጋቸዋል። እና በአሁኑ ሰዓት የነቢዩ ሰለላሁ ዐለይሂ ወሰለም ጸጉር እኔ ጋር አለ፣ የነቢዩ ሰለላሁ ዐለይሂ ወሰለም ጫማ አለ የሚል ሰው ውሸታና አጭበርባሪ ነው ብለዋል። ደጃሎች አጭበርባሪዎች ናቸው ብለዋል። አህባሾች የነቢዩ ሰለላሁ ዐለይሂ ወሰለም ጸጉር እያሉ የሚያስሙት አለ። ሰዎችን ያሳልማሉ፣ ያስማሉ። ፎቶ ላይ አይታችሁት ከሆነ ማለት ጀማዓው ላይ ያለውን መጽሐፍ አንበባቸውት ከሆነ ሌሎችም ጫማ መሰለኝ አለ ብለው የሚያምኑት ነገር አለ ግን ይሄ ሁሉ ውሸት ነው። ሸክ ረቢዕ ሐፊዘሁ ላህ ምን ብለዋል? አንድ ቀን ፓኪስታን ስንሄድ ቡኻሪ የሚባል መስጅድ ውስጥ ምን አለ አለ አንዱ ኢማም እዚህ የነቢዩ ሰለላሁ ዐለይሂ ወሰለም ፋን አለ መስጅድ ቡኻሪ ሀገር ላይ ማለት ከዚያ ሸክ ረቢዕ ምን አልኩት አሉ እኛ ታሪክን አገላብጠን አንብበናል። ነቢዩ ሰለላሁ ዐለይሂ ወሰለም ለጅሃድ ብዙ ሀገር እንደሄዱ አይተናል፣ ሰምተናል አሉ በተለያዩ ምክንያቶችም የተለያዩ ሀገሮች እንደሄድ ሰምተናል። አንድም ታሪክ ቡኻሪ ሀገር የሚባል ሂደዋል ሲሉ ግን አልሰማንም። መቼ መጥተው ነው እዛ ሀገር አሉ። የትኛው የታሪክ ኪታብ ላይ ነው ቡኻሪ ሀገር መጥተው ነበር የሚለው ብለው ሲጠይቁት መረጃ አጣ። ይሄና በራሳቸው እየፈለሰፉ እየፈጠሩ የሚያመጡት ነገር እንጂ ነቢዩ ሰለላሁ ዐለይሂ ወሰለም ቡኻሪ ሀገር ሂደው አይተውትም አያውቁም። እዛ ሀገር ላይ ካልመጡ ፋናቸው ከየት መጣ? በሰዓቱ የነበረው የሳዑዲ ንጉስ እዛች ሀገር ሲሄድ መስጅዱ ሲገባ የነቢዩ ሰለላሁ ዐለይሂ ወሰለም ፋና አለ ሲሉት ስቆ ነበር ያለ ስቆባቸው ነበር ያለ ምክንያቱም አቂዳው ተውሂድ ስለነበረው ሰውየው ሊሆን እንደማይችል ስለሚያውቅ ማለት ነው ስቆባቸው ነበር ያለፈው እንኳን ሊያይና ሊደነቅ ይቅር ማለት ነው ይሄም ሌሎችም አልባሳቶቻቸውም ጸጉራቸውም አለ የሚባለው ሁሉ ሰውን ለመያዝ የሰውን ንብረት ለመበዝበዝ ተፈልጎ እንጂ በሐቂቃ ያሉ ሆነው አይደለም። አላህ እንደዚህ አይነት ነገሮችን አያቆይም፣ ወዳውኑ ነው የሚያጠፋቸው። ልክ ዑመር ኢብኑ ኸጣብ ያችን ዛፍ እንደቆረጧት ማለት بيعة الرضوان ሶሐቦች ከነቢዩ صلى الله عليه وسلم ጋር مبايعة የፈጸሙባትን ዛፍ ወደፊት ስትቆይ ሰው የተለየ اعتقاد እምነት ያሳድርባታል ብለው ፈርተው ቆርጠዋታል። ዛፍ አያስቆይም አላህ እንዲህ አይነትን ነገር وعن أبي واقد الليثي قال خرجنا مع رسول الله صلى الله عليه وسلم إلى حنين فنبي صلى الله عليه وسلم قال حنين دم سبال بوثا وسن ونحن يا حدثاء عهد بكفر بكهدت كزياستنا ديس نبر قنا سلم نبر وللمشركين لمشركوش دقمو سدرة يقرقر زاف نبر الشاشو يعكفون عندها الصاتق اعتكافها درقالو وينوطون بها أسلحتهم እሷም ላይ መሳሪያቸውን ያንጠለጥላሉ። ዩቃሉ ለሃ ዛቱ አንዋጥ ትባላለች ስሟ ነው። ፈቃለ ረሱሉላህ ፈመረርና ቢሲድራ <clears throat> በዛች የቁርቁራ ዛፍ አጠገብ አለፍን። ፈቁልና ያ ረሱላላህ እናች እጅዓል ለና ዛቱ አንዋጥ ለእኛም ዛቱ አንዋጥ አድርግልን ከማ ለሁም ዛቱ አንዋጥ እነሱ ዛቱ አንዋጥ እንዳላቸው ሁሉ ብለን ስንጠይቃቸው ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አላሁ አክበር አሉ። በነገሩ በመገረም ነው። ኢነሃ ሱነን እችኮ ባህል ናት፣ መንገድ ናት። ቁልቱም አላችሁ ወለዚ ነፍሴ ቢየዲህ ያ ነፍሴ በእጁ በሆነችው ጌታ ይሁንብኝ ከማ ቃለት በኑ እስራኤል ሊሙሳ በኑ እስራኤሎች ሙሳ ዓለይሂ ሰላምን እንዳሉት ነው ያላችሁት። ምን ብለዋቸው ነበር? እጅዓል ለና ኢላህን ከማ ለሁም አሊሃ እነሱ አምላክ እንዳላቸው ለእኛም አምላክ አድርግልን ብለው ጠይቀው ነበር የሙሳ ህዝቦች። ሙሳ ዓለይሂ ሰላም ምን አሏቸው? ቃለ ኢነኩም ቀውሙን ተጅሀሉን እናንተ መሀይም የሆናችሁ ህዝቦች ናችሁ ብለው መልስ ሰጥተዋቸዋል። ከባህሩ ከወጡ በኋላ እንደዛ ብለው ጠይቀዋቸው ነበር። ለተርከቡን ትከተላላችሁ፣ ትጓዛላችሁ ሰነነ መን ካነ ቀብለኩም ከእናንተ በፊት የነበሩትን ሰዎች መንገድ ባህል ትከተላላችሁ፣ በዛ መንገድ ላይ ወደፊት ገና ትጓዛላችሁ ብለው ትንቢትን ተናገሩ። ሰሓቦች አሁን ያችን ዛፍ የፈለጓት ሊገዟት አልነበረ። እንድንሰግድላት፣ እንድንጾምላት፣ እንድናርድላት ሳይሆን ያሉት ከዚች ዛፍ በረካን እንድንፈልግ በረካ እንድናገኝ። ሙሽሪኮችም ያደርጉ የነበረው ተበሩክ ነው በዛፉ ከጦርነት በኋላ ሰይፋቸውን መሳሪያቸውን እሷ ላይ ያንጠለጥላሉ በረካን ፈልገው ማለት ነው። አራተኛው ሲሕር ሲሕር ነው ድግምት ወሆ ሲሕር ማለት ዒባረቱን ገላጭ ነገር ነው። ምን እንደሚገልጸው አማ ኸፊየ ወለጥፈ ሰበብሁ ምክንያቱ ድብቅና ማይታወቅ የሆነ ነገር ለማለት ነው። ሲሕር ማለት ዒባረቱን ማለት ይህንን ለመግለጽ የሚያገለግል ቃል ነው ማለት ነው። ዒባራ ንግግር ማለት ገለጻ። ሱሚየ ሲሕረን ሲሕር ተብሎ የተጠራው ለምንድን ነው? ሊአነሁ የሕሱሉ ቢኡሙሪን ኸፊያ ድብቅ በሆኑ ነገሮች ስለሚገኝ ነው። ሲሕርን ለመስራት ስውር የሆኑ ስራዎች ነው የሚሰሩት። ላ ቱድረኩ ቢልአብሳር በአይን የማይገኙ ይሆኑ በአይን የማይታዩ ስውር በሆኑ ስራዎች ነው በደንብ መስራት የሚቻለው። ወሁወ ሲሕር ማለት ዒባረቱን ገላጭ ነው አን አዛኢም አዛኢምን አዛኢም የተማኢም ሌላ ስሟ ነው ተማኢምን ዓዛኢምን ብለው ይጠሯታል። ወሩቃ ሩቃም ነው ትፍትፍ የሚባልበት ነገር እና የሆነ ነገር የሚለፈለፍበት ነገር ነው የሚነበብበት ነገር ወከላምን ዩተከለሙ ብሂ የሚነገርበት ንግግርም ነው ማለት ይሄ ባጭሩ ሲሕር በዓዛኢም ይመጣል የሆነ ወረቀት ላይ ጽሁፍን በመጻፍ አወሮቃ የሆነ ነገር ላይ በመጥፋትም ይመጣል ወከላም ዩተከለሙ ቢህ ንግግሮችን በመናገርም ይመጣል። ወአድዌቲን በመድኃኒትም መልክ ይመጣል። ወተክሲናቲን በጭሶችም ይመጣል። አንድን ነገር በማጫጫት መድኃኒት የሚበሉ የሚጠጡ ነገሮችን በመስጠት በዚህ ሁሉ ሊመጣ የሚችል ነገር ነው። ወሚንሁ ከሲሕር ከድግም ማ ዩአሲሩ ፊልቁሉብ ወልአብዳን አካል ላይ ተእሲር ተጽዕኖ የሚያሳድራል። ፈዩምሪድ ያሳምማል ወየቅቱል ይገላልም ወይፈሪቁ በይነ አልመርኢ ወዘውጀቲህ ባልና ሚስትንም ይነጣጥላል፣ ያለያያል። ይህን ሁሉ የሚሰራ የድግምት አይነት አለ። ወተእሲሩሁ የሲሕር ተእሲር ሲሕር ተጽዕኖ የሚያሳድረው ቢኢዝኒላህ ልከውንይ ልቀደሪ በአላህ ፍቃድ ነው። ከውንይ በሆነው ፍቃዱ ማለት ከውንይ ቀደሪ ሁለቱም አንድ ናቸው። አላህ በይሁንታዊ ውሳኔ ወይም ፍቃዱ መሰረት ነው የሚከሰተው ማለት ነው كما قال الشيخ حافظ بن أحمد حكمي السحر حق وله تأثير لكن بما قدره القدير أعني بذا التقدير ما قد قدره في كونه لا في الشرعة المطهرة السحر حق ነው ተእሲርም አለው ተጽዕኖ ያሳድራል ግን ይሄ ተእሲሩ አላህ በወሰነው ውሳኔ መሰረት ነው አላህ የወሰነው ሲባል ደግሞ አላህ ተቅዲሩን ከውንይና ሸርዕያ ሸሪዓዊና ይሁንታዊ ውሳኔ ያለው በሸሪዓዊ ውሳኔው ሳይሆን በከውንዩ በይሁንታዊ ውሳኔው ነው የሚከሰተው እንጂ አላህ በሸሪዓዊ ፍላጎቶች ሲሕርን ድግምትን ፈልጎታል ወይም ወስኖታል አይባልም። ወሁ ዐመሉን ሸይጣኒ የሸይጣን ስራ ነው ሲሕር። ወከሲሩ ሚንሁ ብዙዎቹ ድግምቶች ላ ዩተወሰሉ ኢለይህ ኢላ ቢሽርክ በሽርክ ካልሆነ በቀር አይደረስባቸውም። ወተቀረቢ ኢለል አርዋሂ ልከቢተ ቆሻሻ ወደሆኑ መንፈሶች ወደ ጅን ማለት ነው በመቃረብ ካልሆነ በቀር ቢሸይእ ሚማ ቱሒብ እነሱ በሚወዱት ነገር የሚወዱትን ጭስም ሆነ አጭቶላቸው ካልሆነ እርድ ወይም አርዶላቸው ወይም ሌላ የሚፈልጉትን ስራ ሰርቶላቸው ካልሆነ በቀር ብዙዎቹ ድግምቶች መጨረሻ ላይ ውጤታማ አይሆኑም፣ አይደረስባቸው والاستعانة بالتحليل بالتحيل على استخدامها بالإشراك بها والاستعانة بمستاقزم قال هنا بكر بالتحيل تحيل مالك هنا زرين بمفتر بس استمر على استخدامها جنوس ጅኖችን ካዳም ለማድረግ የእሱ አገልጋይ ለማድረግ የሚፈልገውን ድግምት بالإشراك بها النسوم بما በማጋራት ከአላህ ጋር እነሱ የሚያዙትን ዒባዳ ለመስራት የተለያዩ ዘዴዎችን በመጠቀም ካልሆነ በቀር ሲሕርን ማግኘት አይቻልም። ብዙዎቹ ሲሕሮች፣ አንዳንዶቹ ሲሕሮች ግን ከጅን ጋር የማያነካኩ አሉ። ዝም ብሎ ቅጠላ ቅጠሎችን፣ ስራ ስሮችን በመቁረጥ የሚሰሩ የሲሕር አይነቶች አሉ፣ ሰውን የሚያደነዝዝ ማለት ነው። አንድ ብዙዎቹ ግን ሲሕሮች ከጅን ጋር በሽርክ መቀራረብ ያስፈልጋቸዋል። ወሊሃዛ <coughs> ተብሎ የቅሪኑሁ ሻሪዑ ቢሽርክ ሻሪዑ ነቢዩ ሰለላሁ ዐለይሂ ወሰለም ከሽርክ ጋር ያቆራኙታል። السبع الموبقات ን ሲዘረዝሩ الشرك بالله والسحر ነው ያሉት አስከትለው وهو እሱ داخل في الشرك ሽርክ ውስጥ ይገባል። من ناحيتين ከሁለት አቅጣጫ ሲታይ ሽርክ ውስጥ ይገባል፣ ወይም በሁለት በኩል ሽርክ ውስጥ ይገባል። الأولى የመጀመሪያው ማፊ ሚን ኢስቲዕባሚ ሸያጢን ሸይጣኖችን استخدام ማድረግ አለበት በውስጡ። استخدام ማለት አገልጋይ ማድረግ ማለት ነው። ሸይጣኖችን አገልጋይ ማድረግ አለበት። ሸይጣን እንዲታዘዘው የሆነ ስራ መስራት አለበት። ወተዓሉቅ ቢህም በሸይጣን ላይ መንጠልጠልም አለበት በውስጡ። ወረበማ አንዳንድ ጊዜ ተቀረበ ኢለይህም ቢማ ዩሒቡነሁ እነሱ በሚወዱት ነገር ሊቃረብ ይችላል ወደ እነሱ ሊየቁሙ ቢኽድመቲህ እሱን በመካደም እንዲቆሙ እንዲያገለግሉት ብሎ እነሱም የወዱትን ነገር አላህ ቢጠላውም እንኳ አንዳንድ ጊዜ ቁርአንን በጫማ መልክ ሰርተህ በሐይድ ደም በወር አበባ ደም ነክረህ ሽንት ቤት እንገናኝ ሁሉ ሊሉ ይችላሉ። አንዳንድ ጊዜ ደግሞ ቆሻሻ ሰገራ ያለበት ቦታ ላይ የሰው ሰገራ ያለበት ቦታ እዛ ውስጥ ገብተህ ጠብቀኝ የሚሉ ሁሉ አሉ። እዛ ውስጥ ሲገባ ይመጣለታል፣ ጅኑ ይገለጥለታል። የሚፈልገውን ነገር ያደርግለታል። እና እንደዚህ አይነት ሐራም ሽርክ የሆኑ ነገሮች በመስራት ካልሆነ በቀር እነሱ ዘንድ የማይደረስበት ሁኔታ አለ። ከዚህ አንጻር ሲታይ ሲህር ሽርክ ነው ይባላል። ሁለተኛ አሳኒያ ማ ፊህ ሚን ዳዕዋ ዒልም ልገይብ የሩቅ እውቀትን አውቃለሁ ብሎ መሞገት መከራከር አለው በውስጡ ማለት ወዳዕዋ ሙሻረከት ላህ ፊ ዛሊክ በዚህ በሩቅ እውቀት ላይ ከአላህ ጋር እጋራለሁኝ፣ አላህ የሚያውቃቸውን ስውር እውቀቶች እኔም አውቃለሁኝ ብሎ መሞገትን በውስጡ ይይዛል። ሽርክ ሲሕር የሚሰራ ሰው ወሀዛ ኩፍሩን ወበላል፣ ይሄ ክህደትና ጥመት ነው። ነገሮች የት እንዳሉ የጠፉ እቃዎች የት እንደተደበቁ ሰው ከጠፋ ያ ሰውዬ የት እንዳለ ሁሉም ይናገሯሉ። በሐቂቃ ልጆች ሲጠፉ ሴትም ሆነች ወንድ እሷ አጠገብ ይካሄድና እዛ ደጋሚው አጠገብ ልጅ ጠፍቶና እንደዚህ እንደዚህ አይነት ልጅ እዚህ ቦታ ላይ እንዲህ ሲያደርግ ይባላል። እሺ ከትንሽ ቀንም በኋላ ጠይቁኝ ይባላል። ጅኖችን ሁሉ ጠርተው አማክረው ይሄ በአፋር አካባቢ የተከሰተ ነው የሚያውቁ ሰዎች የነገሩን። ዳጉም ይባላል። ዳጉ ማለት ወሬ ማለት ከአንድ አካባቢ የመጣ ሰው ከሆነ ቦታ ሲመጣ ምን አለ፣ ምን አየህ፣ ምን ሰማህ፣ ምን ሰራህ፣ ምን አዲስ የተከሰተ ነገር አለ ብለው ይጠያየቃሉ እና ሴትዮዋ የሆነ ሰዓት ላይ አንድ ህፃን ልጅ ጠፍቶ እየተጫወተ አለች ሳሄር ትግምተኛ ሴት ጅን የምታናገር አሁንም አለች ነው የሚለው እሷ ጋር ሂደው ነገሯት እንዲህ አይነት ልጅ ጠፍቶናል ከዛ እሷ እሺ ከዚህ ቀን በኋላ ኑ ቶሎ ብላ ቀጠረቻቸው እነሱ ከሄዱ በኋላ መለፍለፍ ጀመረች ጅኖቹ ጋር ማለት እንደዚህ አይነት ስራ ደግሞ መስራት ጀመራችሁ ብላ እየወቀሰች ማለት እንዲህ የሚባል ልጅ ጠፍቷል በዳጉ ፈልጉታል። ጅኖቹም ዳጉ ያደርጋሉ። ማለት ምን ተፈጠረ፣ ምን የተከሰተ አዲስ ነገር አለ እዚህ አካባቢ እየተባባሉ ሲጠያየቁ ልጁ ያለበት ቦታ ታወቀ። ጅኖች እንደወሰዱት ማለት ከዛ በአስቸኳይ ይዛቸው ነው ተብለው አመጡ። ያንን ልጅ ባለቤቶቹ ሲሄዱ ልጁ ናት እዛ ቦታ ላይ። ይህ በሐቂቃ የተከሰተ ነገር ነው፣ ግን ጆሮ አይሰማም። ጆሮውን አፉን ዘግተውታል። ጅን የወሰዱትን ሰው እንደዚህ ነው። የሚል የሚወሰደው ሰው ሲባል ሰምታችሁ አታውቁም? አለ ቁረያ ጂኒ ይወስዳቸዋል። ሲመለሱ ወይ ጆሮአቸው ደንቆሮ ነው ወይ አይናቸውን አጥፍተው ወይም አፋቸውን ዘግተው ነው የሚመልሷቸው። እና እነዚህ ጅን ጋር ቆይተው የመጡ ሰዎች መድኃኒት ያውቃሉ። በጣም የመድኃኒት አይነቶች ወስደው ዛፍ ላይ ነበር ያንጠለጠሉት የተባሉ እንደውም አንዱን ማለት ወይ ዛፍ ላይ ወይም ተራራ ጫፍ ላይ ያስቀምጡታል ወይም ባህር ውስጥ ያስገቡታል። ይህ እንግዲህ አላህ የሰጣቸው ችሎታ ነው። ብዙ ነገሮችን እንዳዩ የሚናገሩ ሰዎች አሉ ጅን ወስደዋቸው በኋላ በሲህር ግን ይፈቱላቸዋል በደግም አፋቸውን ጆሯቸውን ይፈቱላቸዋል ይክልክል ነው ምንም ወስደውት ይከሰታል ቁርአን ይሐፈዛለን የሚለው ወስደውት እነሱ ጋር የሄደ ሰው የሆነ ነገር ይዞ ይመጣል አዲስ እውቀት ማለት ወይ መድኃኒት ያውቃል ግን አካለ ጎዶሎ አድርጎ ነው አይኑን ያጠፉታል ወይ ጆሮን ወይ አፉን የሆነ ነገር ያጠፉታል እንዳይናገር ማለት እንደዚህ አይነት ዘዴ ያላቸው ጅኖች ይከሰታል እና ጅን እንዳይወስደን ዚክር ማድረግ አለብን። አንድ አንድ ካለው አብዱ አምጥተው በሲር ሌላ ሰው ያስፈታለት እሱ ላይ ነው ወንጀል ነው። የሚያስፈቱት ሰዎች ላይ ነው ወንጀል። እሱ መከላከል እየቻለ ዝም ብሎ ተስማምቶ ከሆነ እሱም ወንጀለኛ ይሆናል። በድግምት ሊያስፈቱለት መሆኑን እያወቀ ዝም ካለ ወዷል ማለት ነው፣ ኢቅራር አድርጓል ማዕሲያ። የማያውቅ ከሆነ ግን እሱ ጆሮም አይኑም ከሆነ ይጠፋ ምን እየተደረገበት እንደሆነ የማያውቅ ሆኖ በድግምት ቢያስፈቱለት እሱ አይጠየቅም። ምክንያቱም ምንም አውቆት የተስማማበት ነገር የለም። የሚጠየቁት ይህን ያደረጉት ሰዎች ናቸው። ሁለት አይነት ሲሕሮች አሉ ተባብለናል። ኪታቡ ተውሂድ ላይ ታስታውሱ ከሆነ ኮርስና አጥፍ ምን ማለት ነው? ፈተና ቢሆን ዛሬ ሶርፍና አጥፍ አሶርፍ ወልአጥፍ ብለን ተነጋግረናል አይደል? ሶርፍ ማለት ምንድን ነው? አጥፍ ማለት ምንድን ነው? ጽፋችሁት ይሆናል እኮ ጽፋችሁታል ማለት ኢርሻድም ላይ ሲቀራ ይጻፋል። ሰው ሲህልም ላይ ሲቀራ ይጻፋል፣ ሪያዙም ሲቀራ ይጻፋል፣ ብሎግም ሲቀራ ሁሉም ላይ ይጻፋል። ግን አንዱም ላይ አይነበብም። ሄዳችሁ አሁን <clears throat> የኪታቡ ተውሂድ ኖታችሁን ብታዩት ይኖራል። ላሸክ እንዲህ አይነት አዳዲስ ነገር ሲኖር ትጽፋላችሁ በብዛት ግን ሙራጃ እኒህ የምትጽፏቸውን ነገሮች አሁን ካላነበባችኋቸው በኋላ ቤት ስንሄድ እናነባለን ካላችሁ ምትትት ነው የሚልባችሁ። ለምን እንደጻፋችሁት ራሱ ይጠፋቸዋል ኪታቡ ማለት ስለዚህ አሁን እዚሁ እንደ እንደሄዳችሁ ሙራጃ አድርጓል። ሶርፍ ማለት ሰዎችን አንድ ሰው የሆነን ሰው እንዲጠላ የሚያደርግ ሲህር ነው። ሶርፍ ከሱ የሚያዞር ማለት ባልና ሚስት ሊሆን ይችላል፣ ጓደኛ ሊሆን ይችላሉ፣ ቤተሰቦች ሊሆን ይችላሉ። እንዲጠላሉ እንዲራራቁ የሚያደርግ ሲህር ነው። አጥፍ ማለት ደግሞ የሚያሳዝን ማለት ነው። ሰዎች እንዲዋደዱ የሚያደርግ እንደ መስተፋቅር አይነት በቃ የማይፈልገውን ሰው ወዶ አፍቅሮ እሱን ተከታይ እሱ የሚለውን የሚሰማ ታዛዥ ከሱ አምር የማይወጣ እንደዛ እንዲሆን የሚያደርግ ሲሕር ነው። እነዚህም ያው ከድግምት አይነቶች ናቸው፣ አይፈቀዱም። ቃለ ተዓላ ወለቀድ ዓሊሙ በእርግጥም አውቀዋል። ለምን ይሰራሁ ሰዎቹ ማለት ነው በሃሩት እና ማሩት የሚባሉ መሌኮች የወረዱባቸው የወረደባቸው አካባቢ ሰዎች ለመን ይሽተራሁ ያንን ድግምት የገዛው ሰው ማለሁ ፊል አኺረቲ ሚን ኸላቅ በአኺራ ምንም እጣ ፈንታ የሌለው መሆኑን አውቀዋል። ኢሽተራ ማለት የለወጠው ማለት ነው። ገንዘቡን ሰጥቶ ድግምቱን የወሰደ ሰው የውመል ቂያማ አላህ ዘንድ ምንም እጣ ፈንታ እንደሌለው በእርግጥም አውቀዋል ይላል። ይህንን እያወቁ ነው ሲያጠፉ የነበረው። የሲሕር ውጤቱ እንግዲህ ይከፍራልም። ድግምት ያሰራ ሰው ካፊር ነው የሰራውም ካፊር ነው። ካመነበት ድግምቱን ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድን ሰለላሁ ዐለይሂ ወሰለም ብለዋል። وعن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال اجتنبوا السبع الموبقات سبعة الستراوش تتنققوا قال يا رسول الله وما هن ምንድናቸው እነዚህ ነገሮች ሲባሉ ቃል አሽርኩ ቢላህ በአላህ ማጋራት ወሲሕሩ ድግምት መስራት ወቀትሉ ነፍስ ለቲ ሐረመ አላህ ኢላ ቢልሐቅ አላህ ሐራም ያደረገውን ነፍስ በሐቅ ካልሆነ በአግባብ ካልሆነ በቀር መግደል፣ ወአክሉ ሪባ ሪባን መብላት፣ ወአክሉ ማል የቲም የየቲምን ገንዘብ መብላት፣ ወተወሊ የውመ ዘህ የጦር ቀን ጦር ሜዳ ከገቡ በኋላ መሸሽ፣ ወቀዝፉ ልሙሕሰናት ልጋፊላት ልሙእሚናት ዝንጉ ሙእሚን ከዝሙት ጥብቅ የሆኑ ሴቶችን በዝሙት መሳደብ እኒህ ሁሉ ከአጥፊ ስራ ይመደባሉ ይላሉ። አምስተኛው አልኩሃነ ጋፊላት ከሚሰደቡበት ነገር ዝንጎ የሆኑ ማለት ዝሙተኛ ትባላለች። እሷ ዝሙት ዝም ብሎ ሳያውቅ እንደዚህ አይነት ሴቶችን ከሐራም ይጸዱ ማለት ነው። አምስተኛ አልኪሃነ አልከሃነ ጥንቆላ ወሂየ ጥንቆላ ማለት ኢድዓኡ ዒልሚ ልገይብ የሩቅን ነገር አውቃለሁ ብሎ መሞገት ማለት ነው። كالإخبار بما سيقع في الأرض መሬት ላይ ምን እንደሚከሰት መናገርን ይመስል ማዕል ኢስቲናዲ ኢላ ሰበብ የሆኑን አስባቦች ምክንያቶችን ተማምኖ ማለት በእነሱ ላይ ተደግፎ እንዲህ አይነት ነገር ይከሰታል ብሎ መናገር هو استراق السمع ያ ሰበብ ምንድን ነው? ከሰማይ የተሰረቀን ወሬ ማለት ነው። በዛ ወሬ ላይ ተደግፎ ያችን አንድ ወሬ ይዞ ሌላ ዘጠና ዘጠኝ መቶ ወይም ከዛ በላይ ውሸቶችን ጨማምሮ መናገር። የስተሪቁል ጅኒ ጅኑ ይሰርቃል። አልከሊመተ ሚን ከላሚል መላኢካ ጅን ንግግሯን ከመላኢኮች ንግግር ይሰርቃል። መላኢኮች አላህ ፍርድ ከሰጠ በኋላ <clears throat> በሰማይ ላይ የተሰጠውን ፍርድ ወደ ዳመና ወረድ ብለው ይነጋገራሉ። አላህ ምን አለ እንዲህ አለ እየተባባሉ ሲያወሩ ወደ ላይ ሸይጣን ያንን ሰርቆ ይመጣል። ፈዩልቂያ ፊ ኡዱኒል ካሂን ጠንቋይ ጆሮዎች ይወረውራታል ያችን ከሰማይ የሰማትን ወሬ ፈየክዚቡ መዐሃ ሚአተ ከዝባ ኪዝባ ከዛች አንድ እውነት ጋር መቶ ውሸትን ይዋሻል ከዛም በላይ ሊዋሽ ይችላል ፈዩሰድቁሁ الناس بسبب تلك الكلمة ሰዎች በዛች ንግግር ሰበብ እውነተኛ ነው ይሄ ሰው ሐቀኛ ነው ብለው ያስባሉ ያምኑታል ከዛ በኋላ የሆነ ነገር ሲከሰት አለይሰ ከፋለ ለና ከዛ ወከዛ የውም ከዛ ወከዛ ይባላል እገሌ በዚህ ቀን እንደዚህ ይሆናል አላለንም ነበር። አያችሁ የሰውዬ ሐቀኛ ነው እየተባለ ይታመንበታል። ከሰማይ በተሰረቀችው ወሬ ይሄ ጠንቋይ ይባላል። ነገር ግን እነዚህ ሜትሮሎጂዎች ሜትሮሎጂስቶች የሚናገሩት የአየሩን ሁኔታ አይተው አሁን ዝናብ ሊዘንብ ይችላል እንዲህ ሊሆን ይችላል ብሎ መናገር ይሄ ከድግምት አይቆጠርም። ምክንያቱም እስቲ የሆነ ነገር ላይ እስቲናድ ያደረጉት የሚጨበጥ ነገር ላይ ነው። የአየሩን ክብደትና ቅለት አይተው የነፋሱን ሁኔታ አይተው የነፋሱ ፍጥነት ከዚህ እስከዚህ ከሆነ የአየሩ ክብደት ከዚህ እስከዚህ ከሆነ የዳመናው ክብደት ከዚህ እስከዚህ ከሆነ ዝናብ ሊዘንብ ይችላል፣ እንዲህ ሊሆን ይችላል ብሎ መገመት ይሄ ከድግምት አይቆጠርም። በእርግጠኝነት መናገር ግን አይፈቀድም፣ ክልክል። አየሩ እንደዚህ ስለሆነ ዝናብ ይዘንባል፣ አየሩ እንደዚህ ስለሆነ እንደዚህ ይፈጠራል ብሎ መናገር ይሄ ይቻላል። መገመት ግን ይቻላል። ይሄ ማለት ልክ ሰው ዳመና ሳይ አሁንስ ዝናብ ሊዘንብ ነው መሰል እንደሚለው ነው። ለምን ዳመና የዝናብ ሰበብ ነው፣ ሐቂቂ የሆነ ሰበብ ነው። ይሄ ከድግምት አይቆጠርም፣ ክልክልነትም የለውም ይመስለኛል በሚል አገላለጽ ከሆነ ማለት ነው ሊሆን ይችላል በሚል እርግጠኛ ሆኖ መናገር ግን አይቻልም። ወላሁ አላህ ሁወል ሙተፈሪዱ ቢዕልሚል ገይብ የሩቅን ነገር በማወቅ ብቸኛ የሆነ ጌታ ነው። ፈመን ይዳዓ ሙሻረከተሁ ፊ ሸይእ ሚን ዛሊክ የሩቅን ነገሮች አውቃለሁ ከአላህ ጋር አጋራለሁ ብሎ የሞገተ ሰው ቢከሃነትን በጥንቆላም ይሁን አው ገይሪሃ ወይም በሌላ መንገድ አው ሰደቀ መን የድዒ ዛሊክ ወይም ይህን የሚሞግትን ሰው እውነት ብሎ የተቀበለ ሰው ፈቀድ ጀዐለ ሊላሂ ሸሪከን ለአላህ አጋሪ አድርጎለታል። ፊማ ሁወ ሚን ኸሳኢሲሂ የአላህ መለያ በሆነ ነገር ላይ አጋሪ አድርጎለታል። ወሆ ሙከዚቡን ሊላሂ ወረሱሊህ በዚህ ወሊረሱሊህ ይህንን በማድረጉም ደግሞ አላህና መልክተኛውን አስተባብሏል። ውሸታም ናቸው ብሎ እንደማመን ነው የሚቆጠረው። ወከሲሩ ሚን አልከሃነቲ ብዙዎቹ ጠንቋዮች አልሙተዓሊቀት ቢሸይጣን በሸይጣን የሚንጠለጠሉ ጠንቋዮች ላ ተኽሉ ሚን አሽርክ ሚነል ከሃነቲ ማለት ጥንቆላ ማለት ጠንቋዮች ለማለት ሳይሆን ወከሲሩ ሚነል ከሃነቲ አልሙተዓሊቀቲ ቢሸይጣን ቢሸያጢን ብዙዎቹ በሸይጣን ላይ የሚንጠለጠሉ ጥንቆላዎች ላ ተኽሉ ሚነ ሽርክ ከሽርክ አታገልም والتقرب إلى الوسائط التي يستعين بها አላ ዳዕወ ልዑሉም ልገይብያ የሩቅን ነገር አውቃለሁ ብሎ ለመሞገቱ የሚታገዝበት ወሳኢቶች ያስፈልጉታል። ወሳኢት ማለት አገናኝ መዳረሻዎች ማለት ሚን ሽርኪ ከሽርክ የጸዱ አይደሉም። ወተቀሩቢ ኢለል ወሳኢት ወደ አገናኞችም ወደ ጅኖች ማለት ከመቃረብ የጸዱ አይደሉም። እኒህ ወሳኢት አዳራሽ የሚባሉት ነገሮች አለቲ የስተዒኑ ቢሃ የሚታገዝባቸው ይሁን አላ ደዕወ ልዑሉም ልገይብያ የሩቅን ነገር አውቃለሁ ብሎ ለመሞገቱ የሚያግዙት የሚረዱት የሆኑ ወሳይጦች ጋር ጅኖች ጋር ማለት ነው መቃረብ አለው በውስጡ እነሱ ጋር ሳይቃረብ ሽርክ ሳይሰራ ጥንቆላ ላይ አይደረስም በብዛት ማለት አንዳንዶቹ ግን በግምት በተለምዶ የሚሆኑ ነገሮች አሉ እንደዚህ ከሆነ እንዲህ ሊሆን ይችላል፣ እንደዚህ ከሆነ ደግሞ እንደዚህ ሊሆን ይችላል ብሎ በመገመት የሚሰራም የጥንቆላ አይነት አለ፣ በግምት ማለት ነው። ፈልከሃነቱ ጥንቆላ ሽርኩን ሽርክ ነው። ሚን ጂሀቲ ዳዕዋ ሙሻረከት ላህ ፊ ዒልሚ አለዚ እክተሷ ብሂ የአላህ ስብሓንሁ ወተዓላ ብቻ የሆነውን የሩቅ እውቀት እኔም አውቃለሁኝ ከአላህ ጋር እቆራኛለሁ ብሎ ከመሞገት አንጻር ሲታይ ሽርክ ይሆናል። ዒልም አልገይብን ማለት ነገሮች የት እንደጠፉ ሰው የት እንደጠፋ አውቃለሁ የመሳሰሉ ወሚን ጀሀት ተቀሩቢ ኢላ ገይሪላህ በሌላ በኩል ደግሞ ከአላህ ውጭ ወዳለ አካል መቃረብ ከመሆኑም አንጻር ሲታይ ሽርክ ነው። እዚህ ደረጃ ላይ ለመድረስ ጅኖች ጋር መቀራረብ ያስፈልገዋል። ጅኖች ጋር ደግሞ የሚቀረበው ሽርክ በመስራት ነው እና ከእነዚህ ሁለት ነገሮች አንጻር ጥንቆላም ልክ እንደ ድግምት ሽርክ ይሆናል ማለት ነው። ወፊ ሰሒህ ሙስሊም عن بعض أزواج النبي صلى الله عليه وسلم عن النبي صلى الله عليه وسلم قال መን አታ ዓራፈን ዓራፍ አጠገብ የመጣ ጠንቋይ አጠገብ ፈሰአለሁ አን ሸይእን ስለሆነ ነገር ከጠየቀው ፈሰደቀሁ ቢማ የቁል የሚለውን ነገር እውነት ብሎ ከተቀበለው ትክክል ነህ ካለው ለም ትቅበል ለሁ ሶላቱን አርበዒን የውማ አርባ ቀን ሶላቱን አላህ አይቀበለውም ብለዋል። وعن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال መን አታ ካሂነን ጠንቋይ አጠገቤ መጣና ፈሰደቀሁ ቢማ የቁል የሚለውን ነገር እውነት ብሎ ከተቀበለው ፈቀድ ከፈረ ቢማ ኡንዚለ ዓላ ሙሐመድን ሰለላሁ ዐለይሂ ወሰለም በነቢዩ ሰለላሁ ዐለይሂ ወሰለም ላይ በወረደው መጽሐፍ ክዷል ብለዋል። ረዋሁ አቡ ዳውድ። ዑለሞች እነዚህን ሐዲሶች ሁሉ ጀምዕ አድርገው መጨረሻ ላይ ያስቀመጡት ነገር ምንድን ነው? ጠንቋይ ወይም ድግምተኛ ሰው አጠገብ የመጣ ሰው ዝም ብሎ ማለት ይህን ነው ጉዱን እኔ ይህን ሰውዬ ብሎ ማለት ነው። ወይም ደግሞ በሱ ለመገረም የመጣ ሰው የሱን ንግግር ያዳመጠ ሰው አርባ ቀን አላህ ሶላቱን አይቀበለው ወይም ከሱ መድኃኒት ለመውሰድ የመጣ ሰው ተልኮም ቢሆን ለራሱም ባይሆን አርባ ቀን ድረስ አላህ ሶላቱን አይቀበለው። ሁለተኛ ደግሞ እዛ ጠንቋይ አጠገብ ወይም ድግምተኛ ሰው አጠገብ መጥቶ ጠይቆት የሆነን ነገር የሚለውን ነገር ትክክል ነህ ብሎ የተቀበለ ይሄ ደግሞ ከፍሯል። ፈቀድ ከፈረ ቢማ ኡንዚለ አላ ሙሐመድን ሰለላሁ ዐለይሂ ወሰለም የተባለው ይህ ነው። ሶስተኛው ሰውዬ ደግሞ እሱን ለማዋረድ ለማጋለጥ ብሎ የመጣ ነው። ይሄ እንደውም ሙስተሐብ ተወዳጅ የሆነ ስራ ነው የሰራው። ነቢዩ ሰለላሁ ዐለይሂ ወሰለም ሷፊ የሚባለውን ያንን ነብይ ነኝ ሲል የነበረውን ወጣት ልጅ ህፃን ልጅ መጥተው አጋልጠውታል። ነብይ ያለመሆኑን ለማረጋገጥ ገይብን እንደማያውቅ ተደብቀው ነው እንደው ተደብቀው ከሰሃቦች ጋር ሆነው እያደቡ በተምር ዛፍ ውስጥ ሄደው እንትኑ ላይ ተኝቶ ነበረ። አልጋ ነገር አዘጋጅቶ በገመድ ሰርቶ በልብስ እዛች ላይ ሆኖ ይሐምሂሙ የሆነ የሚል ድምጽ እያሰማ ነበር። ጠጋሉና ነቢዩ ሰለላሁ ዐለይሂ ወሰለም ሳያስቡት ያዙት እና አንተ ምንድና አሉት። እኔ ወህይ ይመጣልኛል አላቸው። የአላህ መልእክተኛ ነኝ አለ። እሺ የሆነ ነገር ደብቄልሃለሁ በልቤ ምንድን ነው የደበቅኩልህ ታውቅ ከሆነ አሉት። ዶኻን ዶኻን የሚል ነበር በልባቸው ያዙት። ጅኖ አብድሎ ነው የነገር information ሲያስተላልፍ ማለት ከዚያም اخسأ فلن تعدو قدرك አሉ። ከልክህ በላይ አንተ የትም አትደርስም ብለው አዋርደውት ሂደዋል። አሁን ይሄንን <clears throat> ساحر ድግምተኛ ነው እሱ ነብይ ነኝ ይላል እንጂ ጠይቀውታል። መጠየቃቸው አሁን ወንጀል አይደለም፣ ለማዋረድ ስለሆነ እሱም ማለት ይሄን ነይቶ ከሄደ ጠንቋይ አጠገብ መሄዱ ወንጀለኛ አይሆንም፣ ወንጀል አይሆንበትም። ወሚማ የጅቡ ተንቢሁ ዐለይህ ሊነቃበት ከሚገቡ ነገሮች ውስጥ አንዱ ሊነቃባቸው ትኩረት ሊሰጣቸው ከሚገቡ ነገሮች ውስጥ አንዱ ወተሕዚሪ ሚንሁ ሰዎችን ከሱ ሊያስጠነቅቁት ከሚገቡ ነገሮች ውስጥ አምሩ ሰሐረት ወልኩሃን የደጋሚዎችና የጠንቋዮች ጉዳይ ነው ወልሙሻዕዊዲን هي أكبر باريوس قد الذين الناس يفسدون في الأرض بمريت لا يتفاتنهم يصففوا ولا يصلحون مريت يم لم يهون صوت نس ما قالت أنها بما أتفات لي تقرأت لستات تحذير بما أدرك صوت إن كان نس بما أستنقكم لي تقرأت لستات يقبل فبعضهم أنداندو يظهر للناس لصوت قلت هنا يكربل بمظهر الطبيب بحكم ملك حكيم حكم الذي يداوي المرض በሽታን የሚያድን ሐኪም መስሎ ይመጣና ወሆ ፊል ሐቂቀት ሙፍሲዱን ሊልዓቃኢድ እሱ ግን በሐቂቃ ሲታይ ዓቂዳን አበላሽ ነው፣ እምነትን አጥፊ ነው። ሐኪም መስሎ ምን ይላል? ልክ ሐኪም መድኃኒት እንደሚያዝ ሁሉ ቢሐይቱ የእምሩ ልመሪድ በሽተኛውን ያዘዋል አን የዝበሐ ሊገይሪላህ ከአላሁ ውጭ አካል አረንጓዴ፣ ቀይ፣ ጥቁር ምናምን የሸረፈ ያልሸረፈ እያለ ያዘዋል። አው የክቱቡ ለሁ ጠላሲም ሽርክያ ወይም ሽርክ የሆኑ ጧላሲሞችን ጽሁፎችን ይጽፍለታል። ጧላሲም ማለት ትርጉማቸው ምን እንደሆኑ የማይታወቁ ፊደሎች፣ ቃላቶች ማለት ስለዚህ ለድግምት የሚጠቀሟቸው ናቸው። ለድግምትና ለሕክምና በጅኖች ትዕዛዝ መሰረት ነው የሚጻፈው። ወተዓዊድ ሸይጣንያ ሸይጣናዊ የሆኑ መጠበቂያዎችን ይጽፍለታል። አስማኡል ጅን የጅኖችን ስም ምናምን ይዘረዝር ይጽፍለታል። ወልበዕዱ ልአኸር ሌላኛው ደግሞ ድግምተኛ ሚንሁም ከነሱ የظهሩ بمظهر المخبر عن المغيبات ሩቅ የሆኑን ነገሮች የሚናገር መስሎ ይመጣል። ሩቅ አዋቂ መስሎ ማለት ወአማኪን الاشياء المفقودة የጠፉ ነገሮችን ቦታ እቃ የጠፋው ልጅ የጠፋው ሰው እቃው የት እንዳለ ልጁ የት እንዳለ የሚናገሩ ሆነው ይቀርባሉ። بحيث يأتيه الجهال መሀይም የሆኑ ሰዎች እሱ ዘንድ ይመጡና ይስአሉነሁ አኒል አሻኢ ጣኢዓ ስለጠፉ ነገሮች ይጠይቁታል። ፈዩኽቢሩሁም አን አማኪን ውጁዲሃ እነዛ የጠፉ ነገሮች የሚገኙበትን ቦታ ይነግራቸዋል። አው ዩሕዲሩሃ ለሁም ወይም ያመጣላቸዋል ያን የጠፋቸውን ዕቃ ቢዋሲጦቲ ሸያጢን በሸይጣኖች አማካኝነት ወልባዕዱ ልአኸሩ ሚንሁም ሌሎቹ ደግሞ አንዳንዶቹ ደጋሚዎች የظهሩ بمظهر الولي ወልይ መስለው ይቀርባሉ አለዚ ለሁ ኸዋሪቁን ወከራማት ከራማ ያለው ኸዋሪቅ ማለት ያልተለመዱ አዳዲስ ክስተቶችን ማሳየት የሚችል መስሎ ይቀርባል ከዱኹል ናር እሳት ውስጥ መግባትን ይመስል ወضርቢ ነፍሲሂ ቢስላህ ራሱን በሰይፍ መምታትን ይመስል በሰይፍ ይመታል ራሱን ጦር በምላሱ ያስገባል የመሳሰሉትን ግን ምንም አይሆንም ወመስኪል ሐያት እባቦችን መያዝ ይጨብጣል፣ ጊንጦችን ይይዛል፣ አውሬዎችን ምንም አያደርጉትም። እኒህ እኒህን የሚያደርጋለ ወገይሪ ዛሊክ ከዚህም ውጭ ያሉ ተአምሮችን እያሳየ ወልይ ለመምሰል የሚሞክራል። ወሁወ ፊል ሐቂቃ በሐቂቃ ሲታይ እሱ دجال ውሸታም ነው፣ مشعوذ አጭበርባሪ ነው፣ ወወልዩ ሊሸይጣን የሸይጣን ወዳጅም ነው እያጭበረበረ ነው ያለ ወኩሉ ሀዚህ ይህ ሁሉ በአጠቃላይ እንደዚህ አይነቶቹ ሰዎች ቱሪዱ ኢሕትያል ኢሕትያልን ነው የሚፈልጉ። احتيال ማለት የሆነችን system ዘዴን ተጠቅመው ሰውን ማጭበርበር ማለት ወነስቢ ሊአክሊ አምዋል ናስ የሰዎችን ገንዘብ ለመብላት መቆም ነው የሚፈልጉት። ራሳቸውን አስቀምጠው ወልይ መስለው የሰውን ገንዘብ ለመበዝበዝ ነው የሚፈልጉት። ወኢፍሳድ ዐቃኢድህም የሰዎችን አቂላ እምነት ለማጥፋት ለማበላሸት ነው የሚፈልጉት። ወአል ሙስሊሚን አን የህዘሩሁም ሙስሊሞች በአጠቃላይ ሊጠነቀቋቸው ይገባል። ወየብተዒዱ አንሁም ከእነሱም ሊርቁ ይገባል። ወየጅቡ ዐላ ኡላት ልኡሙር ኡላት አልአምር በሆኑ ሰዎች ላይ መሪ በሆኑ ሰዎች ላይ ግዴታ አለባቸው። ኢስቲታበቱ ሀኡላ እነዚህን ሰዎች ተውበት እንዲያደርጉ መጠየቅ። ፈኢን ተውበት ካደረጉ ጥሩ ወኢላ አለበለዚያ ቁቲሉ ይገደላሉ። አንዳንድ ዑለሞች ግን ተውበትም አይጠየቁም የሚሉ አሉ። ተውበት ቢያደርጉም ተውበታቸው አላህ ዘንድ ነው የሚጠቅማቸው እንጂ ይገደላሉ የሚሉ አሉ። ሊኢራሐት ልሙስሊሚን ሚን ሸሪህም ወፈሳድህም ሙስሊሞችን ከነሱ ሸርና ከነሱ ጥፋት ለመገላገል መገደል አለባቸው። ወተንፊዘን ሊሑክሚላሂ ፊህም አላህ በእነሱ ላይ ያስቀመጠውን ፍርድ ለመፈጸምም ሲባል ነው። ففي صحيح البخاري عن بجالة بن عن بجالة بن عبدة قال كتب عمر بن الخطاب أن أن يقتلوا كل ساحر وساحرة عمر بن الخطاب ማንኛውንም ወንድና ሴት ድግምተኛ ግደሉ ብለው ደብዳቤ ጽፈዋል፣ መልእክት አስተላልፈዋል። وعن جندب مرفوعا كجندب ابن عبد الله البجلي رضي الله عنه مرفوع በሆነ ሐዲስ حد الساحر የድግምተኛ ሰው ቅጣቱ ضربه بالسيف بسيف أنقص من يمي الزقبة لرواه الترمذي هي جم مرفوع سايهون موقف مهنون راجح والراجح أنه موقف جندب ابن عبد الله لي يقوم نوي يمي لو زقبان من المجلال الله أعلم صلى الله وسلم على نبينا محمد وعلى آله وصحبه أجمعين